ይህ ክፍል ስምንት የሲራ ደርስ ነው። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዓላ ረሱሊላህ ወዓላ አሊሂ ወአስሓቢሂ ወመን ዋላህ ወባዕድ። አሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። የተከበራችሁ ወንድም እህቶች፣ ይህንን ደርስ ወይም ሲራ ተከታታዮች ባለፈው በሰባተኛው ክፍላችን ላይ ነቢዩ ሰለላሁ ዐለይሂ ወሰለም መዲና እንደገቡ አቡ አዩብ ቤት አርፈው ከተወሰነ ቀይታ በኋላ የመጀመሪያ የጀመሩት ስራቸው መስጂድ ግንባታ ነው በሚል ነጥቡን ብቻ አንስተን አልፈናል። ዝርዝር ሐሳብ ሳናይ አልሙኝ ከመስጂድ ግንባታ በመቀጠል ነቢያችን ሰለላሁ ዐለይሂ ወሰለም የሁለተኛው ስራቸው አድርገው የያዙት ምንድን ነው ከተባለ ከዳዕዋውን ባሻገር ማለት ነው ዋና ስራ ከሚባለው እንግዲህ إن النبي صلى الله عليه وسلم بجانب قيامه ببناء المسجد መስጅድን ለመገንባት በቆማቸው በመነሳሳታቸው ጎን በጎን ቃመ ቢዐመሊን አኸር ሚን አርዋዕ ማ የተአሰሩሁ ታሪኽ ማ ዩአሲሩሁ ታሪኽ አው ማ የአሰሩሁ ታሪኽ ምን ለመስራት ቆሙ። ታሪክ እንደ ምርጫ ከሚያወጣቸው በታሪኽም ብልጫ ከሚሰጠው ዋና ስራ መካከል አንዱ ሌላኛው ስራ ላይ በተጓዳኝ ቆሙ መስጂድ እየገነቡ ቢሆን ወሁ እሱም ያ ታላቅ ስራ ለእኛ ለሙስሊሞችም ቢሆን ለወደፊት ጠቃሚ የሆነ ስራ ነው። ምንድን ነው እሱ? አልሙአኻቱ በይን አልሙሃጅሪን ወልአንሳር ሙሃጅሮችንና አንሳሮችን ወንድማማች ማድረግ ነበር። በእስልምና ሰዎችን ወንድማማች ማድረግ በወንድማማችነት ማጣመርና ማስተሳሰር ትልቅ ለውጣል። አኻ በይነሁም አለል መዋሳት ነቢዩ ሰለላሁ ዐለይሂ ወሰለም በመተባበር ላይ ወንድማማች አደረጓቸው። ወአን የተዋረሱ ባዕደል መውት ዱነ ዘዊል አርሓም እስከ ምን ድረስ ነበር የደረሰው? ከመሞትም በኋላ እንዲያውም ከዝምድና ባሻገር ዘመዶች ቀርተው እነዚህ ወንድማማች የሆኑ ሰዎች እስከ መወራረስ እንዲደርሱ አድርጎ አስተሳሰራቸው። ነገር ግን ፈለማ እንዘለ ላህ ዐዘ ወጀል ወኡሉል አርሓሚ ባዕድሁም አውላ ቢባዕድ ረደ ተዋሩሰ ኢለ ረሒም ዱነ ዐቅድ ልእኹዋ ለተወሰነ ጊዜ በዚህ እንደቀጠሉ ብዙም አልሄደም። አላህ ስብሓነ ወተዓላ የዝምድናን ባለቤቶች ለመውረስ አንዳቸውን ለአንዳቸው የተገቡ አድርገናል የሚል ሲወርድ ውርሻው ቀረና ወንድማማቻዊ ትስስሩ ግን እንዳለ ቀጠለ። ለማንኛውም የመጀመሪያው ስራቸው ከመስጂድ ግንባታ ጋር ጎን ለጎን ምን ነበር ከተባለ ሙስሊሞችን ስደተኞችና ተቀባይ ረዳቶችን ወንድማማች አድርጎ ማቆራኘት ማስተሳሰር ነበር። አልሙሂም ሌላኛው የምናየው ነቢዩ ሰለላሁ ዐለይሂ ወሰለም እስላማዊ ቃለ መሐላዎችን ወይም መዋዋሎችን ያደረጉት ውሎች እናያለን። كما قام رسول الله صلى الله عليه وسلم بعقد هذه المؤاخاة بين المؤمنين ነቢያችን ይህን ስትራቴጂ በመጠቀም በሙስሊሞች መካከል ወንድማዊ ትስስርን እንደ ማድረጋቸውና እንደ ማስፈጸማቸው ሁሉ ፈቀድ ቃመ ቢዓቅዲን ሙዓሀድ ቢዓቅድ ሙዓሀደቲ አይ ሙዓሀደትን አዛሐ ቢሃ ማ ካነ በይነሁም ምን ሕዛዛትን ፊል ጃሂልያ ሌላ ተጨማሪ ምን ትስስር ፈጸመ? በእነሱ መካከል በነበረው ጃሂልያዊ የጽልመቱ ዘመን መተሻሸት፣ መጠላላትና መፈራራት ያንቀጠቀጣቸው ያርነበንባቸው የነበረውን መፈራራት ከመካከላቸው አስወግዶ በውልና ቃል ስምምነት አስተሳሰራቸው በማስተሳሰር ቆሙ ነቢዩ ሰለላሁ ዐለይሂ ወሰለም ወማ ካኑ ዐለይህ ምን ነዝዓት ቀበልየትን ጃኢራ ድንበር ያለፈች ብሔራዊ ጉትጎታ ወስተጣዐ ቢፈድሊሃ ኢጃደ ዋሕደትን እስላሚየትን ሻሚላ ያው በተለይ አውስና ኸዝረጆች ነበሩ። ለብዙ ዓመት ሲገዳደሉ ሲፋሰሱ ደም የነበሩ ሰዎች ናቸውና ያን በማስወገድ ያን ሁሉ አጥፍቶ አንድነት ኢስላማዊ ኢስላማዊ ወንድማማችነት፣ ኢስላማዊ ጀማዓ፣ ኢስላማዊ ትብብርን ለመፍጠር ቻሉ ማለት ነው እንደ አንድ አካል እስከሆኑ ድረስ። እንግዲህ አልሐምዱሊላህ ነቢያችን መስጂድ ገነቡ። እዚህ ጋር ወንድማማች አንድ በአንድ አደረጉ። እንደ ብሔር እንደ ቤተሰብ ሲጣሉ የነበሩ ሰዎች አስታርቀው በውል በመማማል አስተሳሰሩ። መዲናን ሰላም ካሰፈኑ በኋላ የተወሰነ ጊዜ እንደቆዩ ለም ተንቀጢዕ ቁረይሹን አን ተህዲድ ልሙስሊሚነ ባዕደ ሂጅራ ከተሰደዱም በኋላ አይኗ የቀላው ቁረሽ ሙስሊሞች ላይ ዛቻ ከመፈጸምና ከማስፈራራት አልተወገዱም ነበር። ፊ ሀደ ተህዲድ በዚህ ማስፈራሪያቸው፣ በዚህ ዛቻቸው ወይም ደግሞ ቁረሾች በዚህ ሁኔታ የሙስሊሞች ጠላት በመሆን ላይ ወካነት ሪሳለቱ ቁረሽ ልልመደንይን ሐሲማ መዲና ላይ ይላሉ ሰዎች ቁረሾች የሚልኳቸው ደብዳቤዎች ደግሞ ቆራጥ ደብዳቤዎች ነበሩ። ምን ይላሉ? ቃሉ አሉ ኢነኩም አወይቱም ሳሒበና እናንተ የእኛን ጓድ የአገራችንን ልጅ መሐመድን ስናባራ አስጠጋችሁ። ወኢና ኑቅሲሙ ቢላህ ለቱቃትሉነሁ አው አው ለቱኽርጁነሁ አው ለነሲረነ ኢለይኩም ቢአጅመዒና በአላህ ይሁንብን፣ በአላህ እንምላለን ወይም መሐመድን ልትጋደሉት ልትገሉት፣ ወይም ደግሞ ከአገራችሁ ልታባሩት፣ ያለበለዚያ እኛ በአጠቃላይ አረቦች ተሰባስበን ወደ እናንተ እንዘምትባችኋለን ሐታ ነቅቱለኩም ሐታ ነቅቱለ ሙቃቲለኩም ወነስቢያ ኒሳአኩም አው ነስተቢሐ ኒሳአኩም ከእናንተ መካከል ለመጋደል ለጦር የደረሱትን ጨፍጥፈን ገለን ሴቶቻችሁን ማርከን ወስደን የግላችን እስክናደርጋቸው ወደኋላ አንልም ወይም መሐመድን አባሩ አልያም መሐመድን ግደሉ አለያም ይህንን የመጨረሻውን እርምጃ ጠብቁ እያሉ በቁርጥ ደብዳቤና መልእክ መልእክት ይልኩባቸው ነበር ወደ መዲና ሰዎች። ይሄ ለመዲና ሰዎች ነው። ለሙሃጅሮችስ ከሀገራቸው ተሰደው መዲና ለገቡት ደግሞ ምን ይሏቸው ነበር? ተቁል ላ የጉረነኩም አነኩም አፍለትሙና ኢላ የትሪብ እናንተ ከሀገራችን የተሰደዳችሁ ብራሪዎች ወደ መዲና በመግባታችሁ እኛን ያመለጣችሁን እንዳይመስላችሁ። ሰናእቲኩም እንመጣለን መዲና ድረስ ያላችሁበት ቦታ ፈነስተእሲሉኩም ወነቢዱ ኸضራአኩም ፊ ዑቅሪ ዳሪኩም እንመጣለን እንጨርሳችኋለን አረንጓዴዎቻችሁን እንፈጃለን በቤታችሁ ጓዳ ገብተን ይሄንን ጠብቁ እያሉ ከባድ ዛቻ ይዝቱ ነበር ሙስሊሞች ደግሞ በሰላም እየተቀመጡ ነው ምንም ምላሽ ሳይሰጡ ወፊ هذه الظروف الخطره او خطيره በዚች አደጋ በሆነች ሁኔታ ላይ እያሉ يا الله تزازية أبكم سلنبر نزل الإذن بالقتال اندي قادلو تزازك الله زندمت ويم فكان من الال أذن للذين يقاتلون بأنهم ظلموا وإن الله على نصرهم لقدير لن نزا لتبدلوا السووج يمي قادلو عشو سيهون تلاتوج እነሱም እንዲከላከሉ ተፈቀደላቸው እንዲጋደሉም ጭምር ይላል። አላህ ደግሞ መፍቀድን ብቻ ሳይሆን እነሱም በመርዳትና ድል በመለገስ ላይ እጅግም ቻይ ነው የሚል አያ ወረደ። ሌላኛው አያ አለዚነ ኢን መከናሁም ፊል አርድ አቃሙ ሰላተ ወአተው ዘካ እነዚያ በምድር ላይ ያመቻቸንላቸው እንደሆነ ሰላትን የሚሰግዱና ዘካትን የሚሰጡ ወአመሩ ቢልማዕሩፍ ወነሀው አኒል ሙንከር በመልካም ነገር አዘው ከመጥፎ የሚከለክሉ ለሆኑ አማኞች አላህ እንዲጋደሉ ፈቀደላቸው፣ እንደሚረዳቸውም ገለጸላቸው የሚል ነገር አጠቃላይ ከጅሃድ ጋር ከጦር ጋር ተያይዞ ያሉ ነገሮች ወረዱ። እስልምና በሰላም ብቻ አይደለም የመጣው በመዋጋትም በመከላከልም በመፈለግም በማሯሯጥም። አዎ አልሙሂም ነቢዩ ሰለላሁ ዐለይሂ ወሰለም ይህ የቁርአን አያ ከወረደ በኋላ የተለያዩ ሰራያዎችን ወይም እነርሱ ሳይከተሏቸው በፊት አውራሪ መሪዎች ብቻ ብርጌዶችን መላክ ጀመሩ። ለራሳቸውም ከበድር በፊት የተወሰኑ ዘመቻዎችን ግድያ ባይፈጸምባቸውም ዘመቱ። ምሳሌ ካነ ሁናክ ጁምለቱን ሚነ ሰራያ ወልገዘዋት ቀብለ በድሪን ከዋናው ከታዋቂው ዝነኛው በድር ዘመቻ በፊት የተወሰኑ የተላኩ የብርጌድ ጭፍሮችና የተወሰኑ ነቢያችን አብረው እያሉ የዘመቷቸው ዘመታዎች አሉ። አንደኛ ሰርየት ሲፊል ባህር የሲፊል ባህር የባህር ዳርቻ ወይም ወደ ባህር ዳርቻው አቅጣጫ የተደረገው የብርጌዶች ተልእኮ በመጀመሪያው ዓመት በሂጅራ ላይ ኃላፊያቸው የጦር መሪው ፊት አውራሪው ወይም አዝማቹ ሐምዛ ብን አብዱልሙጠሊብ ረዲየላሁ አንሁ በሚመራው አማካኝነት ብርጌዶች ተልከው ነበር። ሌላው ደግሞ ሁለተኛው ሰርየት ራቢዕ ተብሎ የሚታወቅ አለ። ብርጌዶች ወደ ራቢቅ የተላኩ ዘማቾች ማለት ነው። ይሄኛውም ደግሞ በዚያው በሁለት በአንደኛው አመተ ሂጅራ ላይ ኃላፊ ማን ነበር? አቡ ዑበይደት ብን ልሓሪት ብን ዓብድልሙጠሊብ የሚባለው የነቢያችን ሰለላሁ ዐለይሂ ወሰለም ያጎታቸው ልጅ ማለት ነው። ሐምዛ አጎታቸው ነው። አቡ ዑበይዳ ደግሞ ያጎታቸው የሓሪት ብን ዓብድልሙጠሊብ ልጅ ነው። እሱም መሪ ሆኖ እየመራ ወደ ራቢቅ የሄዳቸው ብርጌዶች ነበሩ ዘማቾች። ሌላም ነበር ሶስተኛ፣ ሰርየቱል ኸራር ይባላል። ኸራር ማለት ያኒ በጣም ተንደርዳሪዎች፣ አጎብዳጆች፣ ወዳቂዎች ማለት ነውና ያው የሚሄዱ ፈጥነው የሚሄዱ የሚልን ነገር ለመግለጽ ነው ይላሉ። ለማንኛውም ይሄም በዚያው በአንደኛው አመት አመት ሂጅራ ላይ በተሰደዱበት በአንደኛው አመት ላይ የተላከ ነበር። ሳዕድ ብን አቢ ወቃስ ረዲየላሁ አንሁ በመሪነት በአዝማችነት ፊት አውራሪ ሆኖ የመራው ብርጌድ ማለት ነው። ታዲያ እነዚህ ሶስቱ ነቢያችን አብረዋቸው ሳይኖሩ ብርጌዶችን የላኩበት ሲሆን ደግሞ ነቢያችን ራሳቸው አብረው እያሉ የሄዱባቸው ገዝወቱል አብዋኢ አወዳን አብዋ እናታቸው የሞተችበት ቦታ ወይም ወዳን ወደሚባለው ቦታ የዘመቱበት የዘመቻ አይነትም ነበር። ይሄኛው ደግሞ ከበድር በፊት በሁለተኛው ዓመት ሂጅራ ላይ ረሱል ሰለላሁ ዐለይሂ ወሰለም በነፍሳቸው እየመሩ ይዘውት የሄዱት ዘመቻ ነበር። አወሉ ገዝወትን ገዛሃ ረሱሉላህ ነቢያችን በመጀመሪያ ጊዜ በራሳቸው መሪነት የወጡት ዘመቻ ነበር። ወካነ ሐሚሉ ሊዋ ፊሃ ሐምዝት ብን ዐብዱልሙጠሊብ እዚያ ቦታ ላይ የጦሩን ሰንደቅ ዓላማ የተሸከመው ነቢያችን መሪ አዝማች ቢሆኑም ማን ነበር ባንዲራውን የተሸከመው? አጎታቸው ሐምዛ ብን ዐብዱልሙጠሊብ ነበር። ረዲየላሁ ዐንሁ። ሰለላሁ ዐላ ረሱሊና ሙሐመድ አልሙኝ በአምስተኛው ሌላ ደግሞ ገዝወቱ በዋጥ የሚባል ነበር ወይም በዋጥ የበዋጥ ዘመቻ ይሄም በሁለተኛው ዓመተ ሂጅራ ላይ ይሄንንም ነቢዩ ሰለላሁ ዐለይሂ ወሰለም በራሳቸው እየመሩ ይዘውት የወጡት ነበር። እዚያም ብዙ ነገር ሳይሳካ ሳይዋጉ ነው የተመለሱት ሌሎችን ሰዎች ፍለጋ። ሌላኛው ደግሞ ገዝወቱ ሰፍዋን ይባላል። ሶፍዋን ሳይሆን ሲፍዋን ወይም ሰፍዋን። ይሄኛውም ከበድር በፊት በሁለተኛው ዓመት ሂጅራ ላይ የተከሰተ ነበር። ይሄንንም ረሱል ሰለላሁ ዐለይሂ ወሰለም ቃደሃ ቢነፍሲ በነፍሳቸው የመሩት ነበር። ወቱሰማ ሀዚል ገዝዋ እንዲያውም ይችኛዋ ዘመቻ ገዝወት ሲፍዋን ከመባሉም ሰፍዋን ከመባልም ባሻገር ወደ በድር ስለነበረች ገዝወቱ በድርኒል ኡላ የመጀመሪያው የበድር ዘመቻም ይባል ነበር። እዚያ ቦታ ደርሰው አሁንም ምንም ሳይከሰት ነው የተመለሱት። ገዝወቱ ዚል ዓሺራ ወይም ደግሞ ዑሸይራ ተብሎ የሚጠራም አለና ይሄኛውም በዚያው በሁለተኛ ዓመት ሂጅራ ላይ ወቃድሃ ረሱሉ ሰለላሁ ዐለይሂ ወሰለም ቢነፍሲ በራሳቸው እየመሩ የዘመቱበት ነው። ይሄም ነቢዩ ሰለላሁ ዐለይሂ ወሰለም አላሁ አክበር። እስካሁን ድረስ ያየናቸው አራቱም ዘመቻዎች ካለፉ ከሶስቶቹ ውጪ ማለት ነው ነቢዩ ሰለላሁ ዐለይሂ ወሰለም ራሳቸው እየመሩ የወጡባቸው ናቸው። አላሁ አክበር። ዘማች ነቢይ አልቃኢዱል አዕላ አልጋዚ ሙሐመድ ሰለላሁ ዐለይሂ ወሰለም ሌላኛውና ደግሞ ስምንተኛው ሰርየቱ ነኽላ የነኽላይቱ ብርጌድ ትባላለች። ይሄም በሁለተኛው ዓመት ሂጅራ ላይ ወካነ ዓላ ራእሲሃ ዓብድላህ ብኑ ጃሕሽ ፊትነይ ዓሸረ ረጅለን ምን አልሙሃጅሪን አስራ ሁለት ሙሃጅሮችን ይዞ ዓብድላህ ብኑ ጃሕሽ ፊት አውራሪ አዝማች ተደርጎ የሄደበት ብርጌድ ያለበት ነበር። ወቀድ ቀተሉ ዓምረ ብን አልሐድረሚይ ወሁወ አወሉ ቀቲልን ፊ ልእስላም ዓምረ ብን አልሐድረሚይ የሚባለው ሰው ተገደለ። እሱ በእስልምናው ውስጥ የመጀመሪያው ግዳይ ነበር። ለማንኛውም ወአሰሩ ዑስማን ብን አፋን ዑስማን ብን ዓብድላህ ብን ልሙጊራ ዑስማን ብን ዓብድላህ ብን ሙጊራ የተባለውን ደግሞ ማረኩ። ወልሐከም ብን ከይሳን ሐከም ብን ከይሳን የተባለውን መውላ በኒ ልሙጊራ የሙጊራ ልጆችን ዘመድ የሆነውን እሱን ማረኩት። እነዚህ ሰዎች ደግሞ ሁማ አወሉ አሲረይን ፊልእስላም በእስልምና የመጀመሪያዎቹ ምርኮዎች ነበሩ። አምር ብን አልሐድረሚ ለመጀመሪያ ሙስሊሞች የገደሉት ግዳይ ሲሆን ዑስማን ብን አብድላህና ሐከም ብን ከይሳን ደግሞ ሁለታቸው የመጀመሪያዎቹ የእስልምና ምርኮዎች በሙስሊሞች የተማረኩ ነበሩ ማለት ነው። እንግዲህ ወደ ስምንት ዘመቻዎች ከበድር በፊት የተከሰቱትን አየን። አምስቶቹ ዘመቻዎች ማን ነው? አራቶቹ ዘመቻዎች ነብያችን የመሯቸው ሲሆኑ አራቶቹ ብርጌዶች ብቻ የተላኩባቸው የተለያዩ ሰሓባዎች ያዘመቷቸው የመሯቸው ናቸው ማለት ነው። ይሄንን ለመንደርደሪያነት ያክል ካየን እነዚህ ዘመቻዎች የሚሆን ብርጌዶች ነብያችን ሳይከተሉ የሚላኩባቸው ዘመቻዎች አላማዎች፣ ግቦች ነበሯቸው። ምን ነበሩ አላማዎቻቸው ወደሚለው ከሄድን ካነ ሊሃዚህ ሰራያ ወልገዛዋት አህዳፉሃ እነዚህ ዘመቻዎችና እነዚህ ብርጌዶች የተላኩባቸው የራሷ ግብና አላማ ነበር። ከነዛ አላማዎችን መካከል አንደኛው አልእስትክሻፍ ወተዓሩፍ ዐለ ጡሩቅ ልሙሒጣ ብልመዲና መዲናን የሚከቡ ጠላቶች ሊመጡባቸው ይችላሉ ተብሎ የሚታሰቡ መንገዶችንና አቅጣጫዎችን መሰለል ነበር። ወደ መካ የሚያደርሱንም መንገዶችን ጠላት ምናልባት በዚያ ሊመጣም ስለሚችል ሙስሊሞችም ከዘመቱ በዛ እንዲሄዱ ማለት ነው። ሌላኛው ዓላማው አቅዱል ሙዓሃዳት መሐል ቀባኢል ለቲ ተስኩን ሐውለ ሃዚህ ጥሩቅ በእነዚህ መንገዶች ዙሪያ የሚኖሩ የብሔር ነዋሪዎች ጎሳዎች ጋር ውል ስምምነቶችን መፈጸም ነበር። እምቢ ካላችሁ እንከላከላችኋለን፣ ከረዳችሁን በሰላም እንኖራለን ካንተ ጋር እያሉ ከእናንተ ጋር እያሉ ቃል ይግባቧቸው ነበር። ሌላኛውና ሶስተኛው ዓላማ ኢሽዓሩ ሙሽሪኪ የትሪበ ወየሁድሃ ወአዕራብ አልባዲያ በቁወት ልሙስሊሚን መዲና ውስጥ የሚኖሩ አይሁዶች ውስጥ የሚኖሩ ሙሽሪኮች፣ በዙሪያዋ ያሉ ደግሞ ሌሎች መጥፎች የገጠር ዘላኖች ነበሩና እነሱን ጭምር እኛ ሙስሊሞች ጠንካራንን እወቁ፣ እንከላከላችኋለን የሚል ነገር ለማሳወቅ ጭምር ነው። ሌላኛው አራተኛው ኢሽዓሩ ቁረይሽን ቢልኸጠር ዓላ ትጃረቲሃ ወመሳሊሒሃ ቁረይሾች የሚተላለፉባቸው የተለያዩ መንገዶችም ወደ ንግድ አገር ስለሆኑ ቁረይሾችን አደጋ ለማሳወቅ ነው። በመልካም ነገራቸው ለሀገራቸው በሚበጀው ነገር ላይ ተንኮል ከፈጸሙ ሙስሊሞች ሊያጠቋቸው እንደሚችሉ ያን መስላሐ ጥቅም እንደሚያበላሹባቸው ለማሳወቅ ለማሳየትም ያክል ነው። የተለያዩ አላማዎች ሌሎችም አሏቸው። ለማንኛውም قدية جهاد قدية كتدرق بها لا نبي صلى الله عليه وسلم براسات شوم بليلو شوم ما كان ينت زم توال الزم توال فريضة القتال في تلك الفترة بزات شوني تالي بعد سرية عبد الله بن جحش مش الرشاب ونتوك عبد الله بن جحش ملاك بها لا برقير النت فرضي الله تعالى الله تعالى سبحانه وتعالى ملكام سراء يدرلتنا فرض الله القتال الله جهاد ግዴታ አደረገ። በፊት መፍቀድ ብቻ ነበር። ወነዘለ ፊ ዛሊክ በዚያ ላይ መፍቀድ ኡዚነ የሚለው ሳይሆን ሌላ አያ ወረደ ወቃትሉ ፊ ሰቢልላህ አለዚነ ዩቃትሉነኩም ወላ ተዕተዱ፣ በአላህ መንገድ ላይ ተጋደሉ እነዚያን እናንተን የሚጋደሏችሁን፣ ባይሆን ድንበር አትለፉ። ኢነላህ ላ ዩሒቡል ሙዕተዲን አላህ ድንበር አላፊዎችን አይወድምና የሚል አያ ወረደ። ይህ አያ ከወረደ በኋላ ነቢዩ ሰለላሁ ዐለይሂ ወሰለም የሆኑ ሙስሊሞች ግዴታ ይህን አያ በተግባር ላይ ማዋል ስላለባቸው አዲስ የመጀመሪያው ነገር ተከሰተ ማለት ነው። ምንድን ነው የምናየው? ገዘዋቱ ነቢይ ሰለላሁ ዐለይሂ ወሰለም አልኩብራ ወሱልሑል ሑደይቢያ። እንግዲህ ታላላቅ የሆኑ የነቢዩ ሰለላሁ ዐለይሂ ወሰለምን ዘመቻዎችንና መጨረሻ ላይ ደግሞ የሁዴቢያን ስምምነት አስመልክቶ በዚያውን ቀጣይ ባለው ላይ እንዳሳለን በዚህ ክፍል ውስጥ ማለት አልሙሂም ከታላላቅ የነቢዩ ሰለላሁ ዐለይሂ ወሰለም ዘመቻዎች ብለን ስንጠቅስ ምንን ለመጥቀስ ፈልገን ነው? በድርን ነው። ገዝወቱ በድር ልኩብራ እንግዲህ ነቢዩ ሰለላሁ ዐለይሂ ወሰለም ብዙ የዘመቷቸው ዘመቻዎች አሉ፣ ታላላቅ ዘመቻዎች። ከነዚያ መካከል አንዱ በድር ነው። ሌላኛው ኡሑድ አለ። ሌላኛው ኸንደቅ አለ። ሱልሑል ሑደይቢያ የሑደይቢያ ስምምነት አለ ወይም የአሕዛብ ዘመቻ፣ የበይዕቱ ሪድዋን ስምምነት አለ። ኸይበር ዘመቻ አለ። مؤتا زمشا على غزوة مؤتا غزوة الفتح يمكة مكة زمشا على يحنين غزوة حنين على غزوة تبوك أو العسرة يشقروا ويم يتبوك زمشا على النزي هلو ينبي صلى الله عليه وسلم زمشاوش نبر ودا زتين زمشاوش مالتنا آه النزي النقروش ما وقعتنا أي كفا ነቢዩ ሰለላሁ ዐለይሂ ወሰለም እነዚህን ዘመቻዎች ሲያደርጉ በተለያዩ ቦታዎችና ወደ ተለያዩ አቅጣጫዎች ናቸው። የመጀመሪያው ግን ከነዚህ አሁን ከዘረዘርናቸው ዘመቻዎች ዝነኛው፣ ስመገናናው፣ ታዋቂው ታላቁ ዘመቻ ብዙ ሰዎች የተፈታተነባቸው ዘመቻ ማን ነው? ገዝወት በድርኒል ኩብራ ታላቁ የበድር ዘመቻ ነበር። ቀኑ ረመዳን አሰነት ታንያ ሊልሂጅራ በሁለተኛው ዓመት ረመዳን ላይ አስራ ሰባተኛ ቀን ላይ ያሉ ሰሚዐ ረሱሉላህ ሰለላሁ ዐለይሂ ወሰለም ነቢዩ ሰለላሁ ዐለይሂ ወሰለም በነገራችን ላይ አስራ ሰባተኛ ቀን ላይ ሳይደርስ ነውና ቀድሞ ረሱል ሰለላሁ ዐለይሂ ወሰለም ገና ረመዳን እንደገባ ምን ይሰማሉ? ቢቃፊለቲ ቁረይሽን የቁረይሽን የቅፍለት ግመል መውጣት ይሰማሉ። ከሻም እየመጡ ወደ መካ የሚሄዱ አቡ ሱፊያን እየመራ ያለው ከተወሰኑ ከቁረይሽ ወንዶች ጋር ማለት ነው። ወደ አርባ ሰዎች የሚሆኑ ሆነው ከሻም ተመልሰው ወደ መካ እየገቡ ነው የሚል ነገር ነቢዩ ሰለላሁ ዐለይሂ ወሰለም ይሰማሉ። ረሱሉ ሰለላሁ ዐለይሂ ወሰለም እነዚህን ቅፍለቶች መወረም ወይም ከበው ማጥቃት ፈለጉ ወልስቲላ ዐለይሃ ያንን ለመቆጣጠር ለምን ረደን ዐላ ማ ፈዐለሁ ልሙሽሪኩነ ዐንደማ ሃጀረ ልሙስሊሙነ ኢለል መዲና ሙስሊሞች ወደ መዲና ሲሰደዱ ሙሽሪኮች ሀብት ንብረቶቻቸው፣ ቤት ቤተሰቦቻቸው ላይ የወሰዱትን ጥቃት ብድር ለመመለስና ለመክፈል ማለት ነው። ለባልደረቦቻቸው ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ሃዚህ ዒሩ ቁረይሽ፣ እነሆ የቁረይሽ ቅፍለቶች ናቸው። ፊሃ አምዋሉሁም ፈኽሩጁ ኢለይሃ ገንዘቦቻቸው አሉና ወደ እሷ አውጡ፣ መካ ላይ የተወሰደባችሁን ብድሮቻችሁን መልሱ ብለው ዓለይሂ ሰላቱ ወሰላም ሰሓቦቻቸውን አዘዙ። ነቢያችን ሰለላሁ ዓለይሂ ወሰለም ልክ እንዳዘዙ ሰሓባዎች ተዘጋጁና ይህንን ቅፍለት ለማግኘት ወጡ። ካነ ዛሊክ ፊ ታሊት ሚን ሸህሪ ረመዳን ፊ ሰነት ታንያ ሊልሂጅራ ይህ መች ነበር? ልክ ረመዳን እንደገባ ስለነበር ሀሳቡ የተነሳው ረመዳን ሶስተኛ ቀን ነበር ነቢያችን ከተሰደዱ በኋላ በሁለተኛው ዓመት ማለት ነው ወቀድ በለገ አደዱ ልሙስሊሚነ 313 ረጅለን የሙስሊሞቹ ቁጥር ብዛት 313 ወይም 314 ወንዶችና ወማዓሁም ፈረሳን ወሰብዑነ በዒረን ሁለት ፈረሶች ሰባ ግመሎች ነበሩ ረሱሉ ሰለላሁ ዐለይሂ ወሰለም መዲናን ለቀው ወደ እነ አቡ ሱፊያን ከበባ ወጡ። ሲወጡ ትተው የነበሩት መዲና ላይ እንዲያስተዳድር ወይም ለጊዜው ተተክቶ እንዲመራ አብድላህ ብን ኡም መክቱም የሚባለውን ሰሓባ ነበር። አይኑ ማየት የማይችለውን አይነ አማውን ዋሊያን አለል መዲና ፈለማ ዓሊመ አቡ ሱፊያን ቢአምሪ ነቢይ ሰለላሁ ዓለይሂ ወሰለም አቡ ሱፊያን ነቢዩና ሰለላሁ ዓለይሂ ወሰለም ሰሓባዎቹ እንደወጡ ሊከቧቸው መንገድ ላይ ሊቀሟቸው እንደወጡ ሲሰማ ضمضم ابن عمرو الغفاري የተባለውን ሰው ወደ መካ ሰዎች ላከው የእርዳታ ጥሪ እንዲጠይቅ። ضمضم ልክ ወደ ቁረይሾች መካ ሄዶ እንደደረሰ ጮኸ ቃኢለን እያለ ያ ማዕሸረ ቁረይሽ እናንተ የቁረይሽ ጭፍሮች ስብስቦች አምዋልኩም መዓ አቢ ሱፊያን ገንዘቦቻችሁ አምዋልኩም ከአቢ ሱፊያን ጋር ያሉትና ለዚያ ለገንዘባችሁ ከሻም እየመጣ ላለው ዓረض ሙሐመዱን ወአስሓብሁ ሙሐመድና ባልደረቦቹ አገዱት። ላ አራ አን ደርሳችሁ የምታድኑትም አይመስለኝም። አነጅደተ ነጅዳ ቶሎ ድረሱላቸው ድረሱላቸው እያለ መጮህ ጀመረ። ያኔ ሙሽሪኮች በጣም በተውራ በኃይለኛ በግልፍተኝነት ተነሳሱ። ወተጀሀዙ ተዘጋጁ ቢትስዕ ሚአትን ወኸምሲን ረጁለን 950 ወንዶችን ከነሱ ጋር ሚአት ፈረስ መቶ ፈረስና ወሰብዒነ በዒረን ሰባ ግመሎችን ይዘው ተዘጋጁ ማለት ነው معليش وسبع مائة بعير ሰባት መቶ ግመሎችን ይዘው ተዘጋጁ እኔ أخبار ወደ رسول صلى الله عليه وسلم ደግሞ ሌላ ዜና መጣ ምን የሚል እነ ቃፊለተ አቢ ሱፊያን ቀድ ገየረት ኢትጃህ ጠሪቅሃ አቢ ሱፊያን እየመራ የሚመጣው የንግድ ክፍለት አቅጣጫውን ቀይሮ በሌላ በኩል ሄደ፣ አመለጠ የሚል ነገር ደረሳቸው። ወአነሁ ሰየሲሉሃ ገደን አው ባዕደ ገዲን ነገ ወይም ከነገ ወዲያ እንደሚያደርሳት መካ ሊገባ እንደሚችል ወሬው ለነቢያችን ደረሰ። እንደገናም አቡ ሱፊያን መንገድ ከመቀየሩን ባሻገር ወደ መካ ሌላ ዜና ላከ። ቀድ ነጃ ቢቀፍለትህ አው ቢቃፊለትህ የንግዶቹን ጭነት ግመል ይዞ እንደዳነ መልእክት ላክና ተመለሷል። ዋናው ላ ሓጀተ ሊልሙሳዓዳ ለእርዳታ እናንተ መምጣት አያስፈልግም ሲል አባጃህል ግን ታረ ቢገضብ በቁጣ ገነፈለና ወላሂ ላ ነርጅዕ ሐታ ነሪደ በድረን በድር ወንዝ ወርደን እዚያ እስክናርፍ ድረስ አርደን እየበላን እየጨፈርን አረቦች እስኪነጋገሩ መሐመድና ወታደሮቹ ልካችንን ቁዋችን እስክሚያዩ አንመለስም አለ። ረሱል ሰለላሁ ዐለይሂ ወሰለም ደግሞ አስሓባዎቻቸውን ሰበሰቡ ወቃለ ለሁም አሏቸው ኢነላህ እንዘለ ቀውለህ አላህ ስብሓነሁ ወተዓላም ንግግሩን አወረደ ወኢዝ የዕድኩም ላህ ኢሕዳ ጣኢፈተይን አላህ ከሁለቱ ግሩፖች አንዱን ቃል በገባላችሁ ጊዜ አስታውሱ እነሃ ለኩም እሷ ከሁለት አንዱ ወይም የቅፍለቱ ወይም የብረቱ ጀማዓው ቡድኔና አቡ ጃህል ለእናንተ እንደሚሆን ነገር ግን ወተወዱነ እነ ገይረ ዛት ሸውከቲ ተኩኑ ለኩም የኃይል ባለቤት ያልሆነችው ትጥቅ የሌላት ቅፍለቲቷ ለእናንተ እንድትሆን የምትመኙ ስትሆኑ ወዩሪዱ ላሁ አን ዩሕቀ ልሐቀ ቢከሊማቲህ አላህ ደግሞ ከባለ ብረቲቷ ዘመቻዎቹ ጋር አገናኝቷችሁ እውነትን ሊያረጋግጥ ይፈልጋል በቃሉ ወየቅጣዕ ዳቢረ ልካፊሪን የካሃዲዎችንም ስር መሰረት ማጥፋት መገርሰስ ይፈልጋል መቁረጥ የሚል አያ ወርዷል እና እና አቡ ሱፊያን አመለጡ። አሁን እየጠበቀን ያለው ታጥቆ እስከ አፍንጫው የመጣው የጦሩ ግሩፕ ነውና ይብረቱ ምን ትላላችሁ አሏቸው። መቅዳድ ብን አልአስወድ የተባለው ሰሓባ ረዲየላሁ ዐንሁ እንዲህ አለ፣ እምዲ ያ ረሱለላህ ሊማ አመረከ ረቡክ፣ ጌታህ ወዳዘዘህ ጉዳይ ወደ ጦሩ ዘመቻው ጅሃድ ሂድ ቀጥል አላቸው። ፈወላሂ ላ ነቁሉ ለክ ከማ ቃለ በኑ እስራኤል ሊሙሳ፣ የእስራኤል ልጆች ለሙሳ እንዳሉት አንልህም እኛ እነዛ ሰዎች አበደን ማዳሙ ፊሃ በውስጧ በፈለስጢን ውስጥ እስካሉ ድረስ እኛ አንገባም። ፈዝሀብ አንተ ወረቡከ ፈቃቲላ ኢና ሃሁና ቃዒዱን። አንተና ጌታ ብቻ ሂዳችሁ ተጋደሉ፣ እኛ እዚህ እንቀመጣለን፣ ተቀማጮች ነን እንዳሉት አንልህም ያ ረሱለላህ እንደ በኒ እስራኤሎች። ነገር ግን ኢምዲ ወነሕኑ ማዓክ፣ አንተም ቀጥል፣ ከአንተ ጋር እኛም ቀጣዮች ነን። ከአነሁ ሱሪ ዐን ረሱልላህ። ልክ ይህን ሲሰሙ ነቢያችን ደስ ያላቸው ይመስላል። ሌሎችም ብዙ ተናገሩ፣ እናሳጥረውና ሙሽሪኮችም በድር ደረሱ። አልዑድወት አልቁስዋ በላይኛው አቅጣጫ ከፍ ባለው ቦታ አረፉ። ሙስሊሞች ደግሞ ፈነዘሉ ብልዑድወት ዱንያ ዝቅ ባለው በታችኛው በኩል አረፉ። ሙስሊሞች ለረሱሉ ሰለላሁ ዐለይሂ ወሰለም ቢና አልዓሪሽ ዳስን በመስራት ቶሎ ተቻኮሉ። የሆነች ከፍታ ረብዋ ኩረታ ቦታ ላይ ነቢያችን እዚያ ቦታ ሆነው እንዲከታተሉ ነገራቶችን እንዲመሩ ወአኸዘ ሊሳነሁ የልሀጅ ቢዱዓ ነቢዩ ሰለላሁ ዐለይሂ ወሰለም አኸዘ ሊሳኑ ምላሳቸው ጀመረ ይለፈልፍ ይጮህ ጀመር ዱዓ በማድረግ ይወተውት ጀመር اللهم هذه قريش قد أتت بخيلائها أو بخيلائها። ጌታዬ ሆይ እነሆ እነዚህ ቁረይሾች ናቸው በኩራታቸው መጡ تكذب رسولك መልእክተኛህን ታስተባብላለች ቁረይሽ اللهم فنصرك الذي وعدتني ጌታዬ አምላኬ ሆይ ያን ቃል የገባህልኝን ድልህን ለግሰኝ። አላሁመ ኢንተህሊክ ሀዚህ ልዕሳባ አልየውም ፈለን ቱዕበደ ፊል አርድ ዛሬ እነዚህን ጭፍሮች ሶስት መቶ ከምናምኖችን ወይም እነዚህ ጥቂት ሙስሊሞችን ብታጠፋ ምድር ላይ አትመለክም ጌታዬ እያሉ በጣም ይወተውታሉ። በዚህ ሁኔታ እጃቸውን አንስተው ሲለምኑ ሲለምኑ ወሰቀጠ ሪዳኡሁ ሰለላሁ ዐለይሂ ወሰለም አመንኪበይ ከትከሻቸው ላይ ኩታቸው ጋቢያቸው እስኪወድቅ አቡበክር ያ ረሱለላህ ይላቸው ነበር። ኢነላህ ሙንጅዙ ማ አላህ ቃል የገባልህን ይፈጽምልሃል። እባክዎት የአላህ መልእክተኛ ሆይ ይበቃዎታል፣ ጉረሮትን አያድርቁ ይል ነበር እያዘነ። ያኔ ሙስሊሞች ቆሙ። ቢረድሚ ቢዕሪል ያንን በድር ያለበትን የውሃውን ጉድጓድ በድንጋይ በመድፈን ቆሙ። በዕድ አን ስተውለው ዐለይህ ወሸሪቡ ሚን ተወሰነው ከጠጡና ከተቆጣጠሩ በኋላ ብዙ ጉድጓዶች ነበሩ። ሁሉንም ደፈኑ። አንዱን የውሃ ጉድጓድ ብቻ ወደ እነሱ የሚቀርበውን ተው ከጀርባቸው አደረጉት። ሐታ ላ የተመከነ ልሙሽሪኩን ምን ሽርብ ምን ሙሽሪኮች ሌላኛውን እንዳይጠጡ ማለት በዚህ ሁኔታ እያሉ ማዕረካ ሳይጀመር ሶስት ሰዎች ከቁረይሽ መሪዎች ወጡ። ዑትባ ብን ረቢዓ እና የሚባሉ ሁለት ሌላ ወንድሞቹ ሸይባና ልጁ ወሊድ ምንፈልገው የጥልቡነ መን ዩባሪዙሁ ሚነል ሙስሊሚን ከሙስሊሞች ከጦር በፊት እንደ ባህላቸው በግብ በግብ አንድ ለአንድ የሚፋለማቸው አንድ ለአንድ የሚገጥማቸው በፈለግ ማለት ነው። ያኔ ሶስት ሰዎች ከአንሳሮች ተሽቀዳድመው ወጡ። ሰናዲዶቹ የቁረሽ መኳንንቶች እነዛ ሶስቶቹ እነ ዑትባ ጮሁ። ሙሐመድ አሉ ኢለይና ኑዘራአና ሚን ቀውሚና ሚን በኒ አምና ከአጎቶቻችን ልጆች የእኛ ወገኖቻችን የሆኑትን የመካዎቹን ፊት አውራሪዎች እነሱን ነው የምንፈልገው፣ የመዲና ሰዎችን አንፈልግም አሉ። የመዲናዎቹ ተመለሱ። ረሱል ሰለላሁ ዐለይሂ ወሰለም ማንን አስቀደሙ? ዑበይድ ብን አልሓሪስ ያጎታቸውን ልጅ ሐምዘ ብን ዓብድልሙጠሊብ አጎታቸውንና አልይ ብን አቢ ጣሊብን ያጎታቸውን ልጅ ሁለቱን አንድ አጎታቸው ሁለት ያጎቶቻቸውን ልጆች አስቀደሙ። እና ከመጀመሪያው ቢስሚላ ሲል በተክቢራ ጀምሮ ሐምዛ ሸይባን ተፋለመ፣ ወዲያውም ገደለው። ዓሊ ብን አቢ ጣሊብ ወሊድን ተፋለመ፣ ወዲያውም ገደለው። ዑበይድ ዑትበ ብን ረቢዓ ጋር ተቋሰሉ። ፈጀረሐ ኩሉ ሚንሁማ አልአኸር ፈሀጀመ ሐምዘቱ ዓልዩን ዓላ ዑትበተ ፈቀተላ። ዓልይና ሐምዛ ወዲያውን ደመብረቅ በፈጠነ ሁኔታ የቀሩትን ዑትባን ገደሉት። ዑበይድን ተሸክመው ሰሓባዎች ተያይዘው ወደዚያ ወሰዱት። ወዲያው ሶስቱ መሪዎች እንደሞቱ ቁረይሾች ደማቸው ገነፈለ ሙስሊሙን በተክቢራ አቀለጠው ወሽተደ ረህል ሐርብ የጦሩ ወፍጮ ሞቀ ተጋጋመ ወሐሚየል ወጢስ በኃይለኛ ጦሩ ፈላ ወለቀድ አመደ ላሁ ልሙስሊሚነ ቢልመላኢካ አላህም መልአኮች ከሙስሊሞች ጋር የሚጋደሉ ሲሆን ከሰማይ አውርዶ ረዳቸው በላ አዎ አለ አላህ ያን ሲገልጸው إن تصبروا وتتقوا እናንተ ብትታገሱና አላህን ብትፈሩ ወያእቱኩም ሚን ፈውርሂም ሃዛ በዚህ አሁን ባለው ፍጥነታቸው ወደ እናንተ ቢመጡ يمددكم ربكم بخمسة آلاف من الملائكة مسوِّمين። ምልክቶችን مسوَّمين ወይም ደግሞ مسوِّمين ምልክቶችን ያደረጉ ወይም የሚያደርጉ ሲሆን አምስት ሺህ መልአኮችን አላህ ለእናንተ ያወርድላችኋል እንዲያውም አወርድላችሁ አለ በዚህ ሁኔታ ጦሩ በኃይለኛ ፈላ ጦሩ ተጋጋመ ጭንቅላቶች በረሩ ግማሾች ተወጉ ደሞች ጎረፉ እጆች ተቆራረጡ ከዚያም ከዚህም እያለ ወንተህል ማዕረካ أو انتهت المعركة بنصر المسلمين وهزيمة المشركين مشركوش بمشنف مسلموش بمشنف زمچاو تتناقق حتى قتل من المشركين سبعون سبا تقدلوا وأسر منهم سبعون آخرون ليلا سبا تماركوا متو أربا كنسو مالت أما شهداء المسلمين يمسلموش سمأتات كن أربعة عشر شهيدا أسرى أرات سمأتاتوش نبا مسلموش የሙሽሪኮችን አስክሬኖች ወይም የሙሽሪኮችን ሬሳዎች እየሰበሰቡ ከዘመቻው መጠናቀቅና መረጋጋት በኋላ ሙሽሪኮች ሲሄዱ እየጎተቱ ወደ በድር ጉድጓዶች ውስጥ ቦዮች ውስጥ ጣሏቸው። የሙስሊሞቹ ደግሞ ምርኮኛዎቹን ምን አደረጓቸው? ፈአኸዘ ረሱሉ ሰለላሁ ዐለይሂ ወሰለም አርበዓተ አላፍ ዲርሃም አን ኩል አሲርን እምትታለን ሊመሹረቲ አቢበክር አቢበክር በጠቆመው ጥቆማ መሰረት ከምርኮኞቹ አራት አራት ሺህ ዲናር እየተቀበሉ ማነው ዲርሃም እየተቀበሉ ለቀቋቸው። አማ መን ካን ላ የምሊኩ ፊዳአን ፈቀድ አዕጣሁ ዐሽረተን ሚን ግልማን ልሙስሊሚን ከፍሎ መውጣት የማይችለውን ነቢዩ ሰለላሁ ዐለይሂ ወሰለም አስር አስር የሙስሊም ልጆችን እየሰጡ ዩዕሊሙሁም ልቅራአተ ወልኪታባ ንባብንና ጽሁፍን እንዲያስተምሯቸው ካስተማሯቸው በኋላ በዚህ ራሱን አብይዞ እንዲለቀቅ ያደርጉ ነበር። ትምህርትና መጽሐፍ ማንበብም አስፈላጊ ስለሆነ ፊዳ እንደመሆን ይቆጠር ነበር ማለት ነው። የበድር ዘመቻ በትንሹ በዚህ ተጠናቀቀ። ሆኖ የነበረው ደግሞ ያ ረመዳን 17 ላይ እንደሆነ ነው። ሶስተኛው ላይ እና አቡ ሱፊያን ናቸው የወጡት። በረመዳን 17 ላይ ግን ሁለተኛ ዓመት ሂጅራ ላይ የበድር ዘመቻ ነው የተከሰተው። በዚህ ሁኔታ ተጠናቀቀ። ቀጣይ የሚሆነው የኡሑድ ዘመቻ ሲሆን እንዴት የሚለውን ኢንሻአላህ ዘጠነኛው ክፍል ላይ እናያለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።